بسم الله الرحمن الرحيم وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم التسبيح للرجال والتسبيح للنساء ስብሓንላህ ማለት ለወንዶች ማጨብጨብ ደግሞ ለሴቶች እንደሆነ ትናንት ተመልክተን ነበር። ከኋላ ከክስተቱ ጋር ማለት ነው። ሐዲሱ ሙተፈቅ ዐለይሂ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ዛደ ሙስሊም ፊ ሶላት የሚል ኢንፎርሜሽን ጨምሯል። አተስቢሑ ፊ ሶላቲ ለሪጃል ወተስቢሑ ከዛሊክ ልኒሳ ይሄ ዛሂሩ ነው። ከዛ ውጭ ባለ ላይ የለም ብለናል። ማጨብጨብ ለወንዶች وعن مطرف بن عبد الله بن الشخير عن أبيه قال رأيت رسول الله صلى الله عليه وسلم يصلي وفي صدره عزيز كعزيز المرجل من البكاء أخرجه الخمسة إلا ابن ماجه وصح ابن حبان مطرف بن عبد الله بن الشخير من النال كعبات يزونه የቤተሰብ ሐዲስ ነው። ከአባቱ ይዞ ነው ሐዲሱን የዘገበው። هو مطرف ابن عبد الله الشخير العامري البصري من كبار التابعين ነው ثقة عابد فاضل በጣም ታላቅ ታማኝ ሰው ነው በዲኑ ላይ አቢድ ነው አላህን የሚገዛ ፋዲል ነው ታላቅ ሰው ነው ለሁ መናቂቡ ከቲራ ማተ ሰነ 95 በዘጠና 95 ሂጅራ ነው የሞተው። ታቢዕይ ነው። ሙጠሪፍ እብኑ አብድላህ እብኒ ሸክፌር ከአባቱ ይዞ ነው የዘገበው። ቃለ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም አባቴ እንዲህ ይላሉ አለ። አባቱ ሰሐብይ ናቸው። ነብዩን አይተዋቸዋል ማለት ነው። ይሰል ነብዩን ሲሰግዱ አይቻለሁ። وفي صدره በነብዩ ደረቱ أزيز የሆነ መንፈቅፈቅ ነበረ። ከአዚዚል ምርጀሊ እንደ ድስት من ቡካ ከለቅሶ የተነሳ ይላል። كأزيز እንደ መንሰቅሰቅ ማለት ነው። المرجل مرجل ማለት ጭንቁላ ወይንም ደግሞ የሆነ ማብሰያ እንትን ንፍሮ ምናምን ነገር የሚቀቅሉበት ስጋ መቀቀያ ነገር ነው። ሚርጀል ማለት ነው። ሶፋ ምንድን ነው? ድስት አለ። ይሄ ጭንቁላ ነው የሚሉት ብዛት። እኔ የቀረሁትም እንደዛ ነው። ጭንቁላ ምናምን አታውቁም። ከሸክላ የሚሰራ ነው። እንደዛ ነው ያቀረው። ያ ማለት ድስት ነገር ነው። አነስተኛ ድስት ወጥ የሚሰራበት አይደለም። ድስት ነገር ነው። ስጋ ምናምን ንፍሮ ምን ነገር ይቀቅሉበታል። ሶፋ ሶፋ የሚያውቃል? እሺ ሶፋም ቁልቁላም የማያውቅ ድስት በቃ ንፍሮንም የሚቀቅሉበት ንፍሮ ይቀቅሉበታል፣ ድንች ይቀቅሉበታል፣ ስጋ ይቀቅሉበታል። ጋን ጋንማ ትልቅ ከጋን ነብዩ አለይሂ ሰላቱ ወሰላም ይፈል ሲሰግዱ ወፊ ሶድሪ ደረታቸው ውስጥ ልባቸው ውስጥ ነብዩ አለይሂ ሰላቱ ወሰላም አዚዙን መንፈቅፈቅ ነበረ። ከአዚዚል ሚርጀሊ እንደ ድስት ወይንም እንደ ጭንቁላ ውስጣቸው እንደ ነድፎ ሲፈላ ማለት ነው። ሲንተከተክ ውስጣቸው እያሉ ለቅሶ ማለት እያሉ ለቅሶ ሲያለቅሱ من ቡካ ከለቅሶ የተነሳ ልባቸው ውስጥ ሲንሰቀሰቁ አይቻለሁኝ እያለ ነው። يصلي ሲሰግዱ ወፊ ሶድሪህ ልባቸው ውስጥ أزيز መንሰቅሰቅ ከአዚዝ ልምርጀሊ ልክ እንደ ብረት ድስት ሲንተከተክ እንደዛ ጩኸት ድምፅ ሲያሰሙ አይቻለሁም ከለቅሶ የተነሳ ይላል። አخرجه الخمسة إلا ابن ماجه ابن ماجه ሲቀሩ አምስት ዘግበውታል። وصححه ابن حبان ابن حبان ሐዲሱ صحيح ነው ብሏል። ከዚህ በመነሳት ለቅሶ ሶላትን አያበላሽም። ለቅሶ ሶላትን አያበላሽም። ሐርፍ አይወጣውምና ማለት ከላም አይባል ንግግር ስለማይባል ንግግር ነው ክልክል ያለው። ንግግር ነው ሶላትን የሚያበላሽው። ይሄ ደግሞ ንግግር አይደለም። ሐርፍ እንኳ ቢወጣው ትርጉም የለው። አኔን አኔን ማለት ማንቋረል ማቃሰት እንደማለት ነው። ከነህኑ <laughs> ማለት <clears throat> ማለት ሶላት ውስጥ ሆኖ መንሰቅሰቅ በለቅሶ ይሄ ሶላትን አያበላሽም ያለ ሶላትን አያበላሽም። ይሄ መዓል ኸላፍ ማለት ነው። አያበላሽም አላላሷህ አላራጅህ አያበላሽም ሶላት ወላኪን አልቀህቃህ ሳቅ ከፍ ያለ ሳቅ ያበላሻል። ከመቃለ እብን ተይሚያ ረሕመቱላህ አለይህ ሳቅ ምክንያቱም ሆ ተላዕቡን ፊሰላት ሶላት ውስጥ ያለ ቀልድ ጫወታ ነው። ከሶላት የሚፈልገው ዒባዳ ነው። ዒባዳ ማለት ደግሞ ተዘሉል አማመላህ ትብርብር ብሎ ለሱ ሁሉን ነገር ሰጥቶ ሙሉ በሙሉ እሱን ማስታወስ ነው ማስታወስ እንጂ በሳቅ መጠመድ አይፈቀድም። የሳቀ እንደሆነ ሶላቱ ይበላሻል። እንደውም እብነል ሙንዚር እጅማ አድርገዋል። የሳቀ ሰው ሶላቱ ተበላሽቷል በሚለው ላይ አንዳንድ ጊዜ ሊፈነቅል ከአቅም ውጭ ሊወጣ ይችላል። የሚያስቅ ነገር ድንገት ከተፈጠረ ከቁጥጥር ውጭ ያ ሌላ ነው። ግን ሆን ብሎ አቤት አበለሽም ሶላት አበለሽ ሶላት አበለሽ ለቅሶ ማለት ነው። አዚሩን አዚዙ አቤት ምን ሶላት መበላሸት ከተባለ አዲስ ይጀምራል ማለት ነው። ክልክል ፈርቷል ከተባለ ፈሳድና ይብቃል የሚባል ነገር እናያለን። ወደፊት ንግራ አሳያችሁ እሱን ነግራችኋለሁ። ሶላት ይበላሻል ማለት እንደገና ከሀ ብሎ ይጀምራል ማለት ነው። አቤት ምን አይ control ለማድረግ መሞከር አለብን። በልቅ አልቅሱ ማለት አይደለም። እኮ እሱን መሰብሰብ መቻል አለብን። ያ ፈንቅሎ ከወጣ فاتقوا الله ما استطعتم በቃ የለም ችግር የለም። ነብዩ አለይሂ ሰላቱ ወሰለም እንስቅስቅ ብለዋል እንጂ ከዛም በላሽ ወይኔ ወይኔ ወይኔ እንደዛ አይባልም። በቃ ይህ አይፈቀድም። እንትን ካለ በጣም ሊነጥህ ይችላል። አንተ የምታስበው ነገር የሆነ ማዕሲያችን የአላህ አበማ ምን ሲነሳ ሊያስለቅስ ይችላል። ክስተቱ ዙሪያን ያለው የሚከሰተው ነገር ያለብህ በደሉ ምኑ ምኑ ምኑ ምኑ ውስጥን ሲሰማ ትንሰቀሰቃለህ። ይሄ ደግሞ አፍላለሁ ነብዩ አለይሂ ሰላቱ ወሰላም አለቀሰዋሉ ሰላቱ ከአዚዝ ይመደል ወላኪን አንተ ቋንቋ የሚያወጣ ነገር ንጹህ ድምጽ ማውጣት እሱ ተከረደ ባከበራቸው ማለት አይደለም። አዚዙን ከአዚዝ ይልምርጃል። ስለዚህ ቡካ ሶላትን አያበላሽም። ካህቃሃ ከት ብሎ መሳቅ ሶላትን ያበላሻል። ተላዑብ ነው፣ ቀልድ ነው፣ ጨዋታ ነው በሶላት ተግባባን። ግልጽ ነው። وعن علي رضي الله تعالى عنه قال كان لي من رسول الله صلى الله عليه وسلم علي بن ابي طالب من ይላሉ ካነ ሊ ለኔ ነበረኝ من رسول الله صلى الله عليه وسلم ረሱሉ ዘንድ ነበረኝ መድኸላን ሁለት ጊዜያቶች ነበሩ የምገባበት ይላል <clears throat> መድኸላን እስመ ዘማን ነው እስመ መካን ሳይሆን እስመ ዘማን ነው ሁለት የመግቢያ ጊዜዎች ተሰጥቶኝ ነበረ። ፈኩንቱ ነበርኩኝ ይላል። ተፈቅዶለት ነው ወይ 6 ሰዓት እና 11 ሰዓት ላይ ና። ይሄ ከዚህ የምንነሳው ምን ምን ምንድን ምንድነው ማንኛውም ሰው ሰው ቤት ሲሄድ የሆነ ጊዜ ያለው ነገር መሆን አለበት። ለሊት አይከድም። ቀን ልብስ በሚያወልቁበት ሰዓት ወይ እክትላት በሚፈጠርበት ሰዓት ታይም የሆነ ጊዜውን በጠበቀ መልኩ መሄድ እንዳለብን ራሱ ያስተምረናል። ሰው ቤት ስንሄድ ማንኛውም ቦታ ላይ ማለት ነው። ጥንቃቄ ያለበት ነገርን ካነቢ ነበረኝ ረሱልላህ ሰለላሁ ዐለይሂ ወሰለም ረሱሉ ዘንድ መድኸላን ሁለት የመግቢያ ጊዜ ነበረኝ የተፈቀደልኝ ጊዜ ነብዩ ጋር አለይሂ ሰላቱ ወሰላም ይላል አለ እና ፈኩንቱ ነበር ኢዛ አቴቱሁ ስመጣ እቤታቸው ስመጣ በዛ በተፈቀደልኝ ሰዓት ወሆ ነብዩ አለይሂ ሰላቱ ወሰላም ይሰሊ ሲሰግዱ ካገኘኋቸው ተነህነሐሊ ይሉኛል ፍቃድ ስጠይቃቸው ማለት ነው አስተእዜ ነው አልሁል ያ ረሱላላ ስላቸው ይሉኛል ሶላት ከሆነ ከነህኑህም ይፈቀዳል ማለት ነው ተስቢህ ብቻ ሳይሆን ሱብሃንአላህ ብለህም ግባ ማለትም ፍቃድ መስጠት ይቻላል። ፈከዛሊከ ተነፍነሁም ይሆናል ማለት ነው። ሶላት ውስጥ እያለ <clears throat> ብትልም ትችላለህ፣ ችግር የለም። አላ ኢብን የፈቀዱልን ተነፍኑ ሶላት አያበላሽም። ሐርፍ እንኳ ቢሆን ሐርፉ መጀመሪያ ትርጉም ሚኒንግ የለውም። ሚኒንግ ለስ ከዛ ሐዲስ ይህን አርዋሁ ነሳኢ ወብን ማጀህ እብን ማጀህ እና ነሳኢ ዘግበውታል። ሐዲሱ እዛ አተይቱሁ ከመጣሁ በዛ በተፈቀደልኝ ሰዓት ኢዛ አቴቱ ስመጣ ወሆ ይሰል የሚሰግዱ ከሆነ ተነህነ ሐሌ በማለት ይፈቅዱልኛል ነው። ተነህኑ ያደርጉልኛል ማለት ምን ማለት ነው? ይፈቅዱልኛል ግባ ብለው ማለት ነው። በተነህኑ በር ላይ ነብዩ አለይሂ ሰላቱ ወሰላም አንድ በር ከፍተዋል ለአኢሻ። አይሻ ውጭ ላይ ሆና በሩ ተዘግቶ ነበር፣ እየሰገዱ መጣች። ከውጭ ስታንኳኳ ጠጋ ብለው ከፈቱላት በሩ። ብለዋለች ተነህኑ ማለት ነው። ረዋሁ ነሳኢ ወብኑ ማጀ ተስቢህ ነው አይደለም? ተነህኑህም ይቻላል ለመፍቀድም ይሁን ለማስታወስም ይሁን ገብቷችኋል? ግልጽ ነው አይደል? ጥያቄ ካላችሁ ጠይቁ። وعن ابن عمر عن عبد الله ابن عمر رضي الله تعالى عنهما قال قلت لبلال ለቢላል እንዲህ አልኩት አለ አብደላህ ብን ዑመር ቢላልን እንዲህ ብዬ ጠየቁት ከይፈ ረአይተ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን እንዴት አገኘሃቸው? የሩዱ ዐለይህም ለነሱ መልስ ሲሰጡ ሂነ ዩሰሊሙነ ዐለይህ አሰላሙ ዐለይኩም ሲሏቸው ነቢዩን ወሆ ዩሰሊ ነቢዩ እየሰገዱ እያለ ሰዎች መጥተው አሰላሙ ዐለይኩም ያ ረሱላላህ ሲሏቸው ነብዩ ምን ሲሰሩ አይተሃል? እንዴት ነበር መልስ የሰጡት ብዬ ቢላልን ጠየቅኩት ይላል አብደላህ እብነ ዑመር አብደላህ እብነ ዑመር ቃል እንዲህ አለ ቢላል ኦ የቁሉ ሀከዛ እንዲህ ሲሉ አይቻቸዋለሁ አለና ወበሰጠ ከፈሁ መዳፉን እንዳከኝ አለ። ሰላም አለይኩም ያ ረሱላህ ስላቸው ሰላምታ መመለስ ማለት ፈኢዳ ፈይቱም ቢተህየትን እ ተህየ ቢእህሰን ሚን አውርዱሃ ስለዚህ አብደላህ ብን ዑመር ምን ይላሉ? ቁልቱ ሊ ቢላል ለቢላል እንዲህ ብዬ ጠየቅኩት። ይሄ ቁባዎች ዘንድ ነብዩ ዚያራ ሄደው ነው ቁባ ሄደው ነው። ቁባ ማለት ለመስጂዱን ኡሲሰ አለ ተቅዋ ያለው የነብዩ አለይሂ ሰላቱ ሰላም ታላቁ መስጂድ ነበዊ እታች ዋና መዲናው ነው። ቁባ ላይ ደግሞ የራሱ የሆነ መስጂዱል ቂብለተይ የሚባለው ታላቁ ቁርአን ላይ ያለው ለመስጂዱን ኡሲሰ አለ ተቅዋ የሚለው ያለበት እዛ ቦታ ላይ ዚያራ ይሄዱ ነበር። እና ዚያራ የሄዱ ቀን ነብዩን አለይሂ ሰላቱ ወሰለም ለመዘየር የቁባ ሰው ተሰበሰበና በመስጊድ ሲመጡ ነብዩ ሶላት ቆመዋል። አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም አሰላሙ አለይኩም ነብዩን እንዳለ ሰላምታ ነብዩ እጃቸውን እንዲዟቸው ነበር። እጃቸውን እያነሱ ማለት ነው። እንደዚህ የምንለው ነገር አለ አይደል? አለይኩም ሰላም ለማለት በርቀት እንላለን አይነት ማለት ነው ይሉ ነበር ነብዩ ሶላት ሱብሃነ ወሰላም። ስለዚህ ቁልቱ ሊቢላል ነቢላል አልኩ ከይፈ ረአይተ ነብይ ሰለላሁ ዐለይሂ ወሰለም ነብዩን እንደተመለከትካቸው እንደታያቸው እንደታገኛቸው የሩዱ ዐለይህም በቁባ ሰዎች ላይ መልስ ሲሰጡ ሒነ ዩሰልሙን ዐለይህ አሰላሙ ዐለይኩም ባሏቸው ጊዜ ነብዩን ሒነ ዩሰልሙን ዐለይህ ነብዩን ሰላምታ ባቀረቡላቸው ጊዜ እንዴት ነበር መልስ የሰጡት? ወይ ዩሰሊ ነብዩ እየሰገዱ እያለ ብሎ ጠየቀው። ቃል እንዲህ አለ ይላል የቁሉ ሀከዛ እንዲህ ሲሉ አይቻለሁ አለ እንዴት ወበሰጥ ወከፈይ ከፈሁ መዳፉን ዘርግቶ አሳየኝ ይላል። ምን ማለት አንደኛ ከዚህ ሐዲስ የምንወስደው ረድ ሰላም አለ። ሶላት ውስጥ እያለ አሰላሙ አለይኩም ካለ እጅህን ማንሳት አለ። እንደውም ረድ አለብን ይላሉ ኢማም ሻፊዒም አቡ ሐኒፋም ከዚህ ሐዲስ ላይ ይዘው ማለት ነው። ሱና ነው መመለስ ኢህባብነት አለው። ወአለይኩም ሰላም መላስ ብቻ ይናገር ስላለ ማለት ነው። አሰላሙ አለይኩም ማለት ራሱ የሚሰግድን ሰው ይፈቀዳል። ከዚህ ሐዲስ በመነሳት ሰላም አለይኩም ማለት ይችላል። የሚሰግድን ሰው እየሰገደ ነው መወሰት ምንም ችግር የለም። ለምን ነብዩ አለይሂ ሰላቱ ወሰላም የቁባ ሰዎች السلام عليكم ብለው ነብዩ በመዳፋቸው እንደዚህ ከመለሱ በኋላ ሶላቱን ሲያጠናቅቁ የሚሰግድ ሰው ሰላም አይባልም እሺ አላሏቸው። ነብዩ عليه الصلاة والسلام ደግሞ باطل ን እቅራር አያደርጉም ዝም አይሉ እነሁ جائز በቂ ስለሆነ ነው ዝም ያሉ። ስለዚህ የሚሰግድን ሰው ሰላም ማለት ይቻላል። የሚሰግድ ሰው ሰላም ሲባልም رد መስጠት ይችላል። بالإشارة باليد بالكف ማለት ማለት መመለስም መመለስ ከዚህ ይወስዳል። አይበላሽም ሶላት ነው። አይማዎችም ይበላሻል አላል ችግር ምን ምን አዎ ዋጅብም ይሁን ሱና አይቀየድም ማለት ምክንያቱም የዛን ሰዓት እኮ ነብዩ ሱና ስለሚሰግዱ ነው አሰላሙ አለይኩም ያሉት የቁባ ሰዎች የምትለው ነገር የለም። በቃ ሶላት ሲሰግዱ ነው የተባለው። አይ በሱና ሱና ላይ ሰላም ማለት ትችላላችሁ፣ ፈርድ የሚሰግድ ግን እንዳትል። ይህንም በያን ይሰጡ ነበር ነብዩ እቅራር አያደርጉም በባጥል ላይ ሰዎች። ስለዚህ ከዚህ እንወስዳለን። አቤት አክረጀሁ አቡ ዳውድ ወተርሚዚ ወሰሐሐሁ ሐዲሱ በጣም ሰሒህ እ እ ሁሹዕ ሁሹ የኹሹዕንን ትልቅ ይችላል። ወላኪን መሽሩ ነው። ነብዩ አለይሂ ሰላቱ ወሰላም አክሸናት ናቸው። አሁንም ይሄንን አሁንም እኮ እርማትን ምን እንደሆነ ታውቃ ምን እንደሆነ ታውቃለህ? ነብዩ አለይሂ ሰላቱ ወሰላም ኹሹዕን የሚቀንስና ይሄ ኹሹዕ እዚህ ቦታ ላይ ያለ ሰላምታ እንደ ኤክሰፕሽናል ይወጣል ማለት ነው። አለበለዚያ ኹሹዕን የሚቀንስና ሶላት ላይ አደጋ የሚፈጥር ቢሆን ኖሮ ነብዩ የዛን ሰዓት እርባት ይሰጧቸው ነበር ለሷሃቦቹ። ስለዚህ ኢዛ ሰለመ አለይከ አፉከ አዳኺል ምን አልኻሪጅ ኢዘን ፈሩድ አለይሂ ሰላም ይከፍይ ወቀድ ቃለ ቢሂ ጀማዓቱ ወመናአሁ አኸሩን የተወሰኑ ጀማዓዎች ፈቅደውታል። ከዚህ ሐዲስ በመነሳት ወመናአሁ አኸሩን ከፊሎቹ ደግሞ አይፈቀድም ያሉ አሉ። ቃሉ ኢነማ ካነ ሀዛ ሂነማ ካነ ለከላሙ ጃኢዘን ፊ ሶላት ይህን ያሉት ይላሉ ሶላት በሶላት ውስጥ ንግግር በሚፈቀድ ጊዜ ነው ነብዩ በእጃቸው ወአለይኩም ሰላም የሚለው መልስ የሰጡት። ይህንን ብለው ተዊል አምጥተዋል ሰዎች እየገባችሁ ነው። ወአለይኩም ሰላም የሚለው ነብዩ በእጃቸው ኢሻራ በማንሳት መልስ ሲሰጡ የነበረው አሉ የሚከለክሉት ሰዎች መቼ ነው? ንግግር በሶላት ውስጥ በሚፈቀድበት ጊዜ ነው። ሐፊዙ አለ ሰለዋቲ ወሰላቲል ውስጣ ወቁሙ ሊላሂ ቃኒቲን የሚለው ቁርአን አያ ከመምጣቱ በፊት ኡሚርና ቢስኩት ወኑሂና አኒል ከላም የሚለው ከመምጣቱ በፊት ነው ሰላምታውን ሲመልሱ የነበረው አሉ። እነማን አሁን ሰላምታ መስጠት አይቻልም፣ አይፈቀድም፣ ጸጥ ብላችሁ ስገዱ የሚሉት ሰዎች። እነዛኞቹ ግን አንድ መልስ ሰጥተዋቸዋል። ይሄማ ቢሆን ኖሮ ለምን ኢሻራ አስፈለገ? ንግግር ከመከልከሉ በፊት ከሆነ እጅ ማንሳቱ ለምን አስፈለገ? وعليكم السلام وعليكم السلام አይሉም ነበሩ የነብዩ አለይሂ ሰላቱ ወሰላም። በጣም ዋድህ ይገባል። በጣም الذين يجيزون هو الاصح ይበቃል የሚሉት ሰዎችና ረድ መስጠት ይችላል። እንደዚህ ወአለይኩም ሰላም ለማለት በእጁ ኢሻራ ማድረግ ይቻላል ያሉት ሰዎች የእነሱ በጣም ዋድህ ነው። በጣም ዋድህ ነው። ለምን እነዛ ያመጡት የሆነ ሎጂክ ነገር ነው ያመጡት። ግን መልስ ተሰጥቶበታል። ምንድን ነው ያሉት? ንግግር በተፈቀደበት ጊዜ ሊሆን ይችላል አሉ። ኢህቲማል ነው ሊሆን ይችላል አይደል? ንግግር በተፈቀደበት ጊዜማ ከሆነ በእጃቸው ለምን መመለስ አስፈለጋቸው? ነብዩ ወአለይኩም ሰላም አይሉም እንዴ? የንግግር ነው። እ እንዴት ካላየ Exactement ça. ያለ ፈላጭ ነው። ዲግሪ ሌላው ሰውዬ ነው ማለት እነዛ ሚስት አብረው ስለሚሰግዱ ማለት ነው። እሱ ነጠላ አንድ ብቻውን የሚሰግድ ቢሆን ይላል። وعن ابي قتاده رضي الله تعالى عنه قال كان النبي صلى الله كان رسول الله صلى الله عليه وسلم يصلي نبي عليه الصلاه والسلام يسجد ነበር وهو رسول عليه الصلاه والسلام حامل أمامة أمامان ተሸክመው ይሰግዱ ነበር ኡማማ ቢንት ዘይነብ የዘይነብ ልጅ ኡማማን ተሸክመው ነብዩ ያሰግዱ ነበር ፈኢዛ ሰጀደ ስጁድ ሲያደርጉ ወضعها መሬት ላይ ያስቀምጧታል። ወኢዛ ቃመ ሲቆሙ ወደ ቅያም ሐመላሃ ተሸክመዋት ይነሳሉ። ታቅፈዋት ማለት ነው። ነብዩ አለይሂ ሰላቱ ወሰላም ወሆ ሐሚሉን ኡማማ ኡማማን ተሸክሞ ቢንቲ ዘይነብ የዘይነብን የልጃቸውን ልጅ ማለት ነው። ዘይነብ ማናት? ዘይነብ ዘይነብ እብነቱ ቢንቲ ኡማማ ማለት እብነቱ ቢንቲ ረሱልላህ ሰለላሁ ዐለይሂ ወሰለም ዘይነብ የዘይነብ ልጅ ናት። ዘይነብ ቢንት ሙሐመድ ወአቡሃ አባቷ የኡማማ አባት ወይንም የዘይነብ ልጅ አባቷ የዘይነብ ባል ማለት ነው። አቡልዓስ እብኑ ረቢዕ የሚባለው ነው አባቷ የዚች ልጅ አባት የኡማማ تزوجها تزوجها علي። አልይ አግብቷታል ዘይነብን ዘይነብን የነብዩን ልጅ ዘይነብን አልይ አግብቷታል። ባዕደ መውቲ ፋጢማ ፋጢማ ከሞተች በኋላ ዘይነብ ብቸኛ ናት፣ አደራህን ብቸኛ እንዳትሆንብኝ እህቴን አግባት ብላ ፋጡማ ስትሞት አልይ በወስያው መሰረት ዘይነብን አገቧል። የማንን እህት ማለት ነው? የማንን እህት ማለት ነው? የፋጡማን ታላቅ እህት ማለት ነው። ዘይነብን አልይም አግብተዋታል። ፋጡማ ከሞተች በኋላ ፋጡማ እኔ ከሞትኩ በኋላ እህቴን ዘይነብን አግባት፣ ባሏ ሞቷል። ስለዚህ አግባት አደራህን ብላ ወስያ ነግራው ነበር። ፋጡማ ስትሞት ዘይነብን አገባት አልይ። ፈለማ ቁቲለ አልይን አልይ ሲገደል ደግሞ ተዘወጃ አልሙጊረቱ ብኑ ነውፈል አገባት። ወማተት ዒንደ ሙጊረቱ ብኑ ነውፈል ጋር እያለች ነው የሞተች። ጋር ነው የሞተችው ዘይነብ የእሷ ልጅ ናት ኡማማ የምትባለው። በትማማችን ማግባት ይቻላል። ቅር ያለ እሱ ነው። በተመሳሳይ ሰዓት ግን ማግባት አይቻልም። በተመሳሳይ ሰዓት እህትና እህትን አንድ ቤት ውስጥ ማስቀመጥ በአንድ ኒካህ ማስቀመጥ አይቻልም። ولكن አንድን እህት ሰጥቶ ሌላዋን ማግባት هذا جائز شريعة ነው ይቻላል። አንዳም ከሞተች መተካት የነብዩን ሩቀያንና ኡሙ ኩልሱምን አላገባም እንትና ዱኑረይ ዑስማን ራሱ እንትናም እኮ ዱኑረይ ነው። ማን አልዩም ዱኑረይ ነው። ያንኛው ዙኑረይን የተባለበት የነብዩን ሁለት ሴት ልጆች ማግባት ከሆነ አልዩም አግብቷል ሁለት እንትና ኡማማን ማለት የዘይነብ ልጅ የዘይነብ ልጅ ኡማማ ነው። ዘይነብን ሳይሆን ኡማማ ነው። ኡማማ ወሆ ሐሚሉ ኡማመተ ቢንቲ ዘይነብ ፈኢዛ ሰጀደ ወضعها ነብዩ ስጁድ ሲያደርጉ ያስቀምጧት ነበር ኡማማ ኡማማ ኡማማን ያስቀምጧት ነበር። ወኢዛ ቃመ ሲቆሙ ደግሞ ወደ ቂያም ሐመለሃ ተሸክመዋት ይነሱ ነበር ነብዩ አለይሂ ሰላቱ ወሰላም። ከዚህ የምንወስደው ምንድነው? ፊዕለን ሶላት የምናደርገው ስራ ወይንም ህፃናትንም ተሸክሞ ይሁን የስራ መጠን ሶስት ጊዜ ምናምን ነገር ነው የሚሉት ዑለማዎች። ሶስት ጊዜ እንደዚህ ከተንቀሳቀሰ ፈታል ይላሉ ፉቃዎች ማለት ነው። ወላኪን ነብዩ አለይሂ ሰላቱ ወሰላም ህፃኗን ልጅ እዚህ ላይ ተሸክመው በሚሰግዱበት ሰዓት አንደኛ አላሁ አክበር ብለው ሩኩ ሲያደርጉ እጃቸውን ጉልበታቸው ላይ ያስቀምጡ ይችላል። እሷን ይዘው ሊሆን ይችላል የሚያጎኑት ሁለተኛ እንደዚህ መያዝ አለ። ይሄን ላይ ይዙ ይችላሉ፣ እሷን ሊይዙ ይችላሉ። ብዙ ሱና የሚልቁት ነገር አለ። ሁለተኛ እሷ መጨረሻ እሷን ሲያስቀምጡ በፊታቸው እሷን ሲያስቀምጡ ሲነሱ እሷ ሲያነሱ ብዙ ስራ ይሰራሉ ሶላት ውስጥ ማለት ነው። ስለዚህ እንደዚህ አይነት ዑዝር ያለበት ነገር ቢሰራ ችግር የለም ችግር የለም እንላለን። ሌላ ምንድነው ኡማማን ህፃን ላይ ተሸክመው ነብዩ አለይሂ ሰላቱ ወሰላም ያሰገዱት። ፈርድ የሚል አለ ሌላ ቦታ ወሆ የኡሙናተ ሰዎችን እየመሩ የሚል አለ። እዚሁ ሐዲሱ ሙተፈቅ አለይ ነው። ወሊ ሙስሊሚን ወሆ የኡሙናተ ሰዎችን እየመሩ ፊል መስጂድ ውስጥ ሰዎችን እየመሩ እያለ ነብዩ አለይሂ ሰላቱ ወሰላም ኡማማን ተሸክመው ነበር ይላሉ። ሰዎችን እየመሩ ሱና ሶላት እየሰገዱ አይደለም ማለት ነው። ወሄ ኡሙናተ ከተባለ ፈርድን እያሰገዱ እየሰገዱ ነበር ማለት ነው የተጠቀሙ ነብዩ አለይሂ ሰላቱ ወሰላም እና ህፃን ልጅ ደግሞ ንጹህ ነው ወይ ጥያቄ ያስጠይቅም ማለት ነው። ህፃን ልጅ ብዛት ውዱ የላትም እንጃ አላት አይባልም ምን አይባልም። በተለይም ደግሞ ሴት ናት። ወንድ ህፃን ልጅ ቢሆን እንደውም ነብዩ አለይሂ ሰላቱ ወሰላም በሚያስፈግዱ ጊዜ እሷን በተሸከሙባት ጊዜ ካነ ሰላተተ ሲኒ ሶስት አመት ሆኗት ነበር። የሶስት አመት ልጅ ነበረች እና ከዚህ በመነሳት አንድ ሼኹል አልባኒ አንድ ሰው እንዳለኝ አለኝ አሉ ሱዳን ሱዳን ውስጥ የሚጠመጥሙትን ጥምጣም ታውቃላችሁ? በጣም ትልቁን ጥምጣም ጠምጥሞ ጠምጥሞ ጠምጥሞ ጠምጥሞ ይህን ያከላላል። ባቡም እዛ እየሰገደ እያለ ይህን ሁሉ ተሸክመህ እንድታሰግዳለህ አልኩት አሉ። ኢማማ ነው አይደል? ሐምሉል ኢማማ አኸፉ ምን ሐምሊ ኡማማ ጥምጣም መሸከም ኡማማን ከመሸከም ቀላል ነው። ቁማማን ተሸክመው አስገደዋል። በተዘዋዋሪ ሐዲስን እየነገረ የተነገራቸው አሊሞች የማይሉት ምን ነገር ነው አዎ ልጅ መስጊድ ይቻላል። ግን አንድ ነገር አንደኛ መስጊድ ውስጥ ከሆነ ላይሰና ይችላል፣ የሆነ ረብሽ ላይፈጠር ይችላል ከተባለ እንጂ ረብሽ የሚፈጥር ከሆነ ሽንት የሚሸናባቸው ከሆነ በሶላት ውስጥ ሆኖ ሌላ ነገር የሚፈጥር ከሆነ እንትና ግን አትረብሽን ነበር ምንም ነገር ያዙ ይልቀቁኝ ምናምን ነገር የለም አልተሰማም። እሷ ረብሻለች ምናምን ነገር የለም። ዑለማዎች ምን ብለዋል? ለአለሁ ኡማማን የሚሸከማት አጥተው ለዑዙር ሊሆን ይችላል። ቢተዋት ኖሮ ከመያዛቸው ቢተዋት ኖሮ ይበልጥ ልትረብሽ ትችላለች አሉ። ይህ ኢህቲማል ኢህቲማል ደግሞ ትልቅ ደሊል ሆኖ የጀርባ አጥንት ሊሆን አይችልም። ኡማማን መሸከማቸው ተሸክመዋል። የሚሸከማት አጥተው ነው ዑዙር ነው። በዑዙር ደግሞ ይፈቀዳል? የለም። ማንም የሚሸከም ቤተሰብ ሞልቷል። የለም ያለው ማን ነው? ሌላ ምን ይባላል? ህፃናትንና እብድን ከመስጂድ አርቁ የሚል ሐዲስ አለ። ሐዲሱ መውዱዕ ضعيف ብቻ ሳይሆን መውዱዕ ነው የሚሉት። መውዱዕ ህፃናቶች መስጂድ ውስጥ የማይረብሹ ከሆነ ይግቡ። የሚረብሹ ከሆነ በሌላ ይከለከላሉ። ይሄኛው ሐዲሱ እብዶችንና ህፃናትን ከመስጊድ አርቁ የሚል አለ ሐዲስ ولكن هو حديث ضعيف موضوع موضوع ነው። ግልጽ ነው። ስለዚህ ህፃናት ተሸክመው መስገድ ይቻላል። ታቢዕዮች ልጆቻቸውን ምሰሶ ጋር ወይንም ግድግዳ እንትን ጋር እያሰሩ ነበር የሚሰግዱት ይባላል። እንዳይረብሹ እንዳይሸኑባቸው ተብሎ እንጂ ተሸክመው መስገድ ችግር የለም። በተለይ ለእናቶች ይመቻል፣ ጀርባ ላይ ነው የሚፈጀው። ተሸክሞ መስገድ ህፃንም ብቻ ሳይሆን ማንኛውም طاهر እንስሳ ራሱ ተሸክሞ መስገድ ይቻላል። ድመት ቢወጣብህ ይቻላል። ግደሎች ቢወጡብህ ይቻላል። አድርጉ ማለት አይደለም። ይሄ ነገር እንደው ቢከሰት ችግር የለም ለማለት ነው። ቢከሰት ምንም ችግር የለም። ያበላሻል የሚል ነገር ውስጥ አንገባ። وهو حامل أمامة ኡማማን ተሸክሞ بنت زينب የዘይነብ ልጅ ማለት ነው። فإذا سجد ስጁድ ሲያደርጉ ወባአሃ ያስቀምጧት ነበር። وإذا قام እነሱና ሲቆሙ ደግሞ حملها ይሸከሟት ነበር። ሐዲሱ متفق عليه ነው። ولمسلم وهو يؤم الناس في المسجد የሚለው በጣም ጥሩ ጥቅም ያለው ሐዲስ ይህኛዋ information ምክንያቱም ከኋላ ያለውን احتمال ሊያስገቡበት ይቻላል። لعله ሱና ላይ ሊሆን ይችላል። ሱና ላይ ደግሞ ፈርድ ላይ የማይፈቀድ ሱና ላይ ይፈቀዳል። ስለዚህ ፈርድ ላይ ላይሆን ይችላል ከተባላችሁ የሙስሊምን ዘገባ ታመጣላችሁ። ኦ የሆ ወሆ የኡሙና ተፊል መስጊድ ለመስጊድ ውስጥ ሰዎችን እየመሩ ነው የሚለው። ስለዚህ በሱና መርተዋል የሚል ደግሞ አይደለም፣ የግድ ፈርድ ነው ማለት ነው። እና ታች እንትን ያልኳችሁን አልይ ዘይነብ ያልኩትን ኡማማ ነው ኡማማ ነው እንትን እንዳስብ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ እቅቱሉ ግደሉ አልአስወደይኒ ሁለቱን ጥቁራማዎች ግደሉ ፊሶላቲ ሶላት ውስጥ እያላችሁ ሁለቱ ጥቋቁር ነገራቶች ከመጡባችሁ ግደሉ እነማን ናቸው እነዚህ አስወደይን አልሐየቱ እባብና ወልአቅረቡ ጊንጥ ማለት ነው እነዚህ ሁለቱ ከመጡ ግደሏቸው ስለዚህ ተሐሩክ መንቀሳቀስ ለዚህ ይፈቀዳል ማለት ነው ሶላትን አያበላሽም እባብን ለመግደል የሚደረግ እንቅስቃሴ ሶላትን አያበላሽም ማለት ነው። ወቅቱሉል አስወደይን ሁለቱን ጥቋቁሮች ግደሏቸው። ፊሶላቲ ሶላት ውስጥ ሆናቸው አልሐያ ወላቀር የግድ ጥቁር መሆን አለባቸው ማለት አይደለም። አክሰሩን በማየት እንጂ ጥቁር መሆን አይደለም። እባብ እባብ ከሆነ ግንጥም ቀይም ብትሆን ትገደላለች። ሁለቱ ግን ብዛት ትኩረት ያመዝናል ማለት አላ አጅሩ ሊንከ ነው ላይ ተረጡ አይቁና ምትወደኝ አዎ ቅብላ መልቀቅ አይፈቀድም። ቅብላ አይለቀቅም። ቅብላው ሳይለቀቅ ማለት ነው። አኽረጀሁ አልአርባዕቱ ወሰሐቡ ኢብኑ ሒባን ኢብኑ ሒባን ሐዲሱን ዘግቦታል። ወቅቱል አልአስወደይን ፊ ሶላቲ አልሐየ ወልአቅረብ ሲባል ኩለማ የዱር ይፈቀዳል። አሁንም ሁለቱ ጅንጥና እባብ ብቻ አይደለም የሚገደለው ማንኛውም የሚጎዳ ነገር ከፊት ከመጣ መግደል ይቻላል። በእነዚህ ይህንኛውን ዋና መነሻ አድርገን የምንይዘው እንጂ በሁለቱ ላይ ብቻ የሚገደብ አይደለም። ማንኛውም ጉዳት የሚያደርስ መርዛማ ነገር ሁሉ ከመጣ መግደል ይቻላል። ሁለተኛ እነሱም ደግሞ የግድ ተቋቁሮ መሆን አለባቸው ማለት አይደለም። ለዛ የሚደረግ እንቅስቃሴ ይፈቀዳል። ሶላት ውስጥ ችግር የለም፣ በሶላት ውስጥ ችግር አይፈጥርም ማለት ነው። አይ ታሪክ ሲማ መጠበቅ አለብን። ቅብላችንን መጠበቅ አለብን። ቅብላችንን መጠበቅ አለብን። ቅብላ መልቀቅ የለብንም። ሱቅ ውስጥ ያን ሶላት ሆነ ቃስቀይ ብሎ ይሳደባል። ሱብሃንአላህ ትለዋለህ። በቃ ሌላ ነገር አትበል። ሱብሃንአላህ ሶላት ውስጥ መሆንህን ንገረው። ሶላት ውስጥ መሆንህን ንገረው። ኢነ ሲራጥ ሙስተቂም ሶላት ውስጥ መሆንህን የግድ ማሳወቅ ነው እንጂ እንደፈለገ ለምን የፈለገውን ያክል አይታደም ማንኛውን ይሰዳጅ ባቡ ሱትረቲ አልሙሰሊ የሰጋጅን ሱትራ እ ሶላት አይበለሽም አይበላሽም፣ መእዙር ነው እኮ እያሉ ችግር የለም። አዎ ዝም ብሎ ነው የሚቀጥለው። ሶላት አይበላሽም። ባቡ ሱትረቱል ሙሰሊ